ዛሬ <clears throat> <clears throat> የምንቀራው ሱረቱ ተጋቡን ይሆናል። ሱረቱ ተጋቡን ተጋበና የተጋበኑ ተጋቡነን ተጋበና የተጋበኑ ተጋቡነን እና ተጋበነ ማለት ተጎዳዳ ማለት ነው። ወይንም አንዱ አንዱን ሲጎዳ ተጋበነ ይባላል። ገበነ እንደ አረብኛ ገበነ ማለት ጎዳ ወይንም አታለለ ማለት ነው። የውመ ተጋቡን አላህ ስብሓነሁ ወተዓላ የቅያማን ዕለት የውሙ ተጋቡን ብሎ ይጠራዋል። ለምንድን ነው የውሙ ተጋቡን የተባለው? አላህ ስብሓነሁ ወተዓላ ሰዎችን ሲፈጥራቸውና በምድር ላይ ሲያኖራቸው ለ ሰዎች ሁሉ በጀነት ቦታን አዘጋጅቷል። ለሰዎች ሁሉ በጀነት ቦታን እንዳዘጋጀው ሁሉ ደግሞ በጀሃነምም ቦታን አዘጋጅቷል። ማንም ሰው ማለት ነው ማንም ሰው ጀነት ላይ ቦታ አለው። ማንም ሰው ጀሃነምም ላይ እንደዚሁ ቦታ አለው። አሁን ልብ ብለን እናዳምጥና ምንድን ነው የሚሆነው? የቂያ ማለት በሚሆንበት ጊዜ ካፊሮቹ በአላህ የካዱ ሰዎች ጀነት ላይ ተዘጋጅቶ ጀነት ላይ ተዘጋጅቶላቸው የነበረውን ጀነት ላይ ተዘጋጅቶላቸው የነበረውን ቦታ ለጀነት የሚያበቃ ስራ ስለሌላቸው ለጀነት የሚያበቃ ኢማን ስለሌላቸው ያንን ቦታ ያጣሉ። ስለዚህ ያንን ቦታ እዛ ለዛ የታጩና የተደገሱ እዛ የገቡ ሙእሚኖች በጀነት ውስጥ ያለውን የካፊሮችን ቦታ ይወርሳሉ ማለት ነው። ይወርሳሉ። ከዚህ በተቃራኒ መልኩ ደግሞ ከዚህ በተቃራኒ መልኩ ደግሞ ለእያንዳንዱ ሰው ጀሃነም ውስጥም ቦታ እንደተዘጋጀለት ተነጋግረናል። ስለዚህ ሰዎች ሰዎች ሙእሚኖች ከጀሃነም ንጹህ የሚያደርጋቸው ኢማንን ይዘው አላህ ፊት ስለሚቀርቡ ከጀሃነም የሚያርቃቸው መልካም ስራ ይዘው አላህ ፊት ስለሚቀርቡ ከጀሃነም ንጹህ ይሆናሉ። ጀሃነም ውስጥ ጀሃነም ውስጥ ያለውን ቦታቸውን ካፊሮች እንዲወርሱ ተደርገው ካፊሮቹ ጭማሪ የሆነ የስቃይ አገርን እንዲረከቡ ይደረጋል ማለት ነው። ለዚህ ካፊሮቹ ጀነት ውስጥ የነበራቸውን ቦታ ለጀነት የሚያበቃቸው ኢማን ለጀነት የሚያበቃቸው መልካም ስራ ስለሌላቸው እነሱ ጀነት ላይ ያላቸውን ቦታ ሲወረሱ እንደገና ደግሞ ሙእሚኖች ለእያንዳንዱ ሰው በሁለቱም አገር ቦታ ተዘጋጅቶ ስለነበረ ሙእሚኖች ከ ጀሃነም ነጻ ሲደረጉ ካፊሮቹ የሙእሚኖችን ቦታ በጀሃነም ውስጥ ይወርሳሉ ማለት ነው። ይሄ የካፊሮቹ የሙእሚኖችን ቦታ በጀሃነም ውስጥ መውረስ የሙእሚኖቹ የካፊሮቹን ቦታ በጀነት ውስጥ ያለውን መውረስ ይሄ የውሙ ተጋቡን ይባላል። ተጋበነ ተጎዳዳ ማለት ነው። አሁን ሁላችንም ራሳችንን መጠየቅ ያለብን ጥያቄ ምንድን ነው? ዱንያ ላይ የሰራ ነው ቤታችን ዱንያ ላይ የሰራ ነው ቤታችን ካርታው በእጃችን የሆነ ንብረትነቱ በስማችን የተመዘገበ ቤት ሊወረስብህ ነው ወይንም ሊወረስብሽ ነው ብንባል ምን ይሰማናል? ለዚህማ ሊወረስብኝ አይገባም ብሎ ሰውየው ሌት ተቀን ይፈጋል። በሚችለው ሁሉ ማለት ነው ሊያተርፍ ቤቱን ሊያድን የማያደርገው ነገር የለም። ለዚህ የቂናችን ደረጃ በጀነት ውስጥ የተዘጋጀልኝን ቤት እንዳላጣ እንዳይወሰድብኝ ብለን እንድንታገል ኸይር ስራ እንድንሰራ ሊያደርገን ይገባል። የኢማናችን ደረጃ ኸይረ መርሐባ። አሁን በቀጥታ ወደ እንትኑ እንሄዳለን ወደ ሱራው ተጋቡን ምን ማለት እንደሆነ ከተነጋገርን በኋላ ወደ አያቶቹ እንሸጋገር الله الرحمن الرحيم يسبح لله ما في السماوات وما في الأرض له الملك وله الحمد وهو على كل شيء قدير يسبح لله يسبح لله لا الله يا ترى ሰበሐ ማለት አጠራ ማለት ነው። ሰበሐ አጠራ፣ ዩሰቢሑ ያጠራል፣ ተስቢሐን ማጥራትን አላህ ሱብሓነሁ ወተዓላ ከሱ ክብር ልዕልና አላህን ከሱ ክብርና ልዕልና ጋር ከማይገጥሙ ነገሮች አላህን ማጥራት ተስቢሕ ይባላል። ዩሰቢሑ ሊላሂ ለአላህ ያጠራል ያጠራሉ ما في السماوات وما في الأرض بسماياتنا ما في السماوات وما في الأرض بسماياتنا بمدر يالو نغروچ هلو مالك ما في السماوات بسماياتنا والأرض بمدر يالو نغروچ الله اللهن أروت على له الملك ንግስና ሁሉ ለሱ ነው ለአላህ። ወለሁል ሐምዱ ምስጋና ሁሉ ለአላህ ነው ለሱ። ወሁወ ዓላ ኩሊ ሸይእን ቀዲር እሱም በማናቸውም ነገር ላይ ቻይ ነው ይላል። ሁወ ለዚ ኸለቀኩም ሁወ ለዚ እሱ ነው ያ አላህ ኸለቀኩም እናንተን የፈጠረ ያስገኘ ፈሚንኩም ከእናንተ መካከል ካፊሩን አላህ ሱብሓነሁ ወተዓላ ፈጥሮት ሳለ አላህ ሱብሓነሁ ወተዓላ በዱንያ ላይ የሚያሳልፍበትን ነገር አመቻችቶለት ሳለ ከሚተነፍሰው አየር አንስቶ የሚጠጣውን ነገር የሚበላውን ነገር ይህን ሁሉ አመቻችቶለት ሳለ በአላህ የሚክዳለ والذي خلقكم فمنكم كافر كان انت معكل كادي كافر الله ومنكم مؤمن كان انت معكل دغمو امان الله الى الله سوچن والله بما تعملون بصير والله الله بما تعملون بمسروت نجر بصير تملكاچن الى خلق السماوات والارض سماياتنا والارض مدرن الله فتر بالحق ለቁም ነገር ማለት ነው። ለቧልት ለፌዝ ሳይሆን ቢልሐቅ ለቁም ነገር ለቁም ነገር ሰማይም በምድር ላይ ያሉ ነዋሪዎችን ልታንጣልል ክዳን ልትሆነው ሰዎችም በምድር ላይ በአማን ይኖሩ ዘንድ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰዎችንም ጋኔንንም ሊያመልኩኝ አልፈጠርኳቸው ብሎ እንዳለው አላህ ይህንን ዒባዳ ሊያደርጉ ይህንን ዒባዳ ሊያደርጉ የአላህ ስብሓነሁ ወተዓላ ፈቃድና ፍላጎት በምድር ላይ ሊያሟሉ እስከ ተወሰነ ጊዜ ይሄ ይዘልቃል። ለቧልት ለቀልድ ሳይሆን ቢልሐቅ በቁም ነገር ነው የፈጠርኩት ይላል አላህ። ኸለቀ ሰማዋቲ ወልአርዳ ቢልሐቅ ወሰወረኩም እናንተንም ቀረጻችሁ በእናታችሁ ማፀን ውስጥ ሳላችሁ ሰወረኩም ማለት ቀረጻችሁ ማለት ነው። ሱራ ፎቶ ወይንም ቅርጽ ማለት ነው። ወሰወረኩም አለና ፈአሕሰነ ሱወረኩም አሕሰነ አሳመረ ማለት ነው። ፈአሕሰነ ሱወረኩም ቅርጻችሁንም ደግሞ አላህ አሳመረው። አይናችን ጎርጎድ ያለ ቦታ ላይ መቀመጡ ለሕክማ ነው። ግንባራችን ላይ ቢሆን ተጋይቶን ሁላችንም እውር ሆነናል። ይሄን የአፍንጫችን ቀዳዳ ወደ ታች ማሽቆልቆሉ ወደ ላይ አለመሆኑ ለሕክማ ነው። ከላይ እንደዚህ ወደ ላይ ቢሆን የአፍንጫችን ቀዳዳ አቧራ፣ ፈሳሽ ነገር ይቀበልና ወደ ሳምባ ሄዶ ድሮ ሞተናል። ይሄ እንዳይሆን አየር መግባት አለበት፣ ግን አፍንጫ ወደ ታች ነው መሆን ያለበት። ካፍንጫችን የሁለት አይናችን ርቀት ማለት ነው የቀኝና የግራው ሚዛናዊ ነው። የጆሮአችን ርቀት ሚዛናዊ ነው እና ሰው አንድ አፍንጫ ነው ያለው። ሁለት አፍንጫ ቢሆን ያለው እንደ አይን ያስጠላ ነበረ እና አላህ የሰውን ልጅ ፊ አሕሰኒ አተቅዊም በምርጥ አቋም በምርጥ ፖስቸር ላይ ነው አላህ ያስገኘው። ፈአሕሰነ ሱወረኩማ ይህን ጣታችንን እስክርቢቶ ይዞ የሚጽፈውን keyboard የሚተይበውን እንደ አህያ እግር ዱልዱም ቢያደርገው ምን ይሆን ነበር? ለዚህ ለቅሞ መርጦ ፈልፍሎ ቆልቁሎ መብላት አይቻልም ነበር ማለት ነው። እና ይሄ ነው የምንሄደው በሁለት እግራችን ነው። በአራት እግራችን እንደ እንስሳ ብንሄድስ እንደዛ መሄድ እንጂ ባንችልስ እጃችን ሊቆሽሽ ነው ማለት ነው። ለዚህ ምርጥ የተባለውን የሰውነት ክፍል ጭንቅላትን ከአንገት በላይ አድርጎ ከመሬት ሩቅ አድርጎ ሰቅሎት አላህ ይህን እጃችንንም ቆሻሻ እንዳይነካው ሰቅሎት ከወገብ በላይ አድርጎት ይሄ ነው ማለት እግራችን እጃችንን በምንዘረጋበት ጊዜ ከጉልበታችን በላይ ነው፣ ጭናችን አካባቢ ይመጣል። እንዲህ ያደረገው አላህ ነው። ፈአሕሰነ ሱወረኩም ማንም እኔ በዚህ መልኩ ይሁን ቅርጼ ብሎ ያለ የሰው ልጅ የለም። አላህ በእንዲህ መልኩ ቀረጻችሁ። ወኢለይህ ልመሲሩ መመለሻም ሁሉ ወደሱ ነው ወደ አላህ ይላል። يعلم ما في السماوات يعلم الله ያውቃል ما في السماوات والأرض በሰማያትና በምድር ያለውን ነገር አላህ ያውቃል። ወያዕለሙ ያውቃልም ማ ቱስሩነ የምትመሰጥሩትን سر ማለት ሚስጥር ነው። ما تصرون متمسطروتن وما تعلنون بيفام متناغروتن الله يوقعن والله عليم بذات الصدور والله الله عليم اواقينو بذات الصدور الى ልቦች ውስጥ ያለውን የተቀመጠውን የልብን ይዘት ማለት بذات ብዛት ማለት ይዘቱ ذاتو الصدور الى لب ይላል ልቦች ያቀፉትን ነገር ዛታቸውን አላህ ያውቃል። ተንኮልን የተቀመጠበት፣ ቅንነትን የተቀመጠበት፣ ኢማን ነው ያለበት፣ ኩፍር ነው ያለበት፣ نفاق ነው ኑፋቄ ንፍቅና ነው ያለበት፣ ለዲን መቆርቆር አለበት ወይስ በዲን ላይ ሸር ማሴር አለበት? ይህን ሁሉ ወላሁ አሊሙን ቢዛት ሱዱር አለም ያእቲኩም ነበኡ ለዚነ ከፈሩ ሚን ቀብል ይላል ሰዎች ሆይ ኢማን ይሻላችኋል፣ በአላህ ማመን ይሻላችኋል፣ ለአላህ ቅን አገልጋዮች መሆን ይሻላችኋል። ኩፍር አይጠቅምም፣ ክህደት አይጠቅምም እያለ ነው አላህ። ኩፍር አይጠቅምም፣ ክህደት አይጠቅምም፣ የሚሻላችሁ ምንድነው? ኢማን ነው እያለ ነው አላህ። ምክንያቱም ከዚህ በፊት የካዱ ሰዎች كالله من قد يافن قطو يهونو سوج يتتك أموت نقر يلمنا ألم يأتكم علمت أجهم من دي نبأ الذين كفروا من قبل إلان ألم يأتكم علمت أجهم من نبأ الذين كفروا من قبل يننيا كذب فيت يعلفوا يكادوا ينبروا سوج የነሱ ነባ ነባ ማለት ዜና ማለት ነው። የነሱ ዜና አልመጣችሁም ወይ? ፈዛቁ ቀመሱ እነሱ ወባለ አምሪህም ይላል። وبال ማለት consequence ማለት ነው። وبال ማለት consequence ነው። ነው consequence? አንድ ሰው ጥፋት በመስራቱ ምክንያት የሚመጣበት ጣጣ መዘዝ እሱ وبال ይባላል። ለዚህ መጥፎ ነገር ላይ ስለተጣዱ የዛ ኮንስኩዌንስ ወባል ይባላል። فذاقوا ቀመሱ وبال أمرهم የነገራቸውን መዘዝ አለ። ምንድነው ነው ነገራቸው? ክህደት። ነገራቸው ምንድን ነው? መንገድ ማፈንገጥ፣ የክህደትን ከአላህ ስብሐነ ወተዓላ የማፈንገጥ መንገድ የማፈንገጥን መዘዝ قطعتون مالتنو يا الله قطعت قمسو يلعن ولهم عذاب أليم يا دنيا ليك أمسو تنو آخرا ليدقمو ولهم عذاب أليم لنسوا صمامي يهونا قطعت على الله جو اللهم نجينا ذلك يهونا بت مكنيات بأنه كانت تأتيهم رسلهم بأنه كانت تأتيهم ትመጣቸው የነበር በመሆኑ ነው። ምን ሩሱሉሁም መልእክተኞቻቸው ይመጡ ነበር ቢልበይናት በተብራሩ አንቀጾች የተብራሩ አንቀጾችን ይዘው መልእክተኞቻቸው ወደ እነሱ ይመጡ የነበርና እነሱ ምን በማለታቸው ነው? ፈቃሉ አሉ እነሱ ይላል አበሸሩን ሰዎች ሆነው የህዱነና እኛን ይመራሉ። ሰዎች እኮ ናቸው። አላህ ቢፈልግ መላእክትን አይልክም። አላህ ቢፈልግ መላእክትን አይልክም። አላህን በግልጽ ለምን አላየ ነው እያሉ የሚሳለቁና የሚዘባበቱ የነበሩ በመሆናቸው ነው። አበሸሩ ያህዱነና እነኚህ ሰዎች እኛን ይመራሉን ይሉ የነበሩ በመሆናቸው ከዚህም አልፎ ፈከፈሩ የካዱ የነበሩ በመሆናቸው ነው። ወተወለው ከእምነት መንገድም አፈገፈጉ፣ አፈነገጡ። ወስተግነ ላህ ወስተግነ ላሁ አላህም ከነሱ ተብቃቃ፣ አልፈልጋቸውም አለ ማለት ነው። አላህ ሱብሓነሁ ወተዓላ ካፊሮችን ሙጅሪሞችን ሲያጠፋ ምን አለ? ፈማ በከት አለይሂም ሰማኡ ሰማይም ለነሱ አላለቀሰች ይላል። አንድ ሙእሚን የሆነ የአላህ ወዳጅ ሲሞት ግን ለምሳሌ ሰዓድ ኢብኑ ሙዓዝ በሞተበት ዕለት አርሹ ረሕማን የአራሕማን አርሽ ተንቀጥቅጧል። ስለዚህ ሳር ቅጠሉ እስትግፋር የሚጠይቅለት የሰው ልጅ አለ። ሳር ቅጠሉ ደግሞ የሚረግመው የሰው ልጅ አለ። እንዴት አሉ ትርጉሞች አላህ ነጃ ያድርገንና ወተወለው ወስተግነላህ ይላል። አላህ ከነሱ ተብቃቃ፣ አልፈልጋችሁም፣ የእናንተን በምድር ላይ መኖር አልፈልግም አለ አላህ። ወላሁ ገንዩን ሐሚድ፣ አላህ ገንይ ነው የተብቃቃ ነው፣ ሐሚዱን ምስጉን ነው ይላል። ከዚህ ቀጥሎ አላህ ምን ይላል? ዘዓመ ለዚነ ከፈሩ አለን ዩብዓሱ ማለት ክሌም አደረገ፣ ሞገተ፣ አወጀ ማለት ነው። ዘዓመ ለዚነ ከፈሩ እነኛ የካዱ ሰዎች ሞገቱ፣ ተከራከሩ። አለን ዩብዓሱ እንደማይቀሰቀሱ አንቀሰቀስም በማለት በዓሰቀሰ ነው። አለን አንቀሰቀስም በማለት ሞገቱ ይላል። አንቀሰቀስም በማለት ዘዓመ ክሌም አደረጉ። ቁል ብለህ በል በላ በርግጥ ወረቢ በጌታዬ ይሁንብኝ ለቱብዓሱነ ትቀሰቀሳላችሁ ثم ለቱነበኡነ ثم ከዚያንም በኋላ ለቱነበኡነ ትነገራላችሁ ቢማ ዓሚልቱም ዱንያ ላይ በሰራችሁት ስራ ወዛሊከ ይህ እናንተን ከሞት ቀስቅሶ እናንተን ከሞት ቀስቅሶ እፊቱ አቁሞ እናንተን መርምሮ አስቦ ለናንተ ደሞዝ መክፈል እናንተን ከፊላችሁን በጀነት ከፊላችሁን በጀሃነም እንደየስራችሁ መመንዳት ማለት ነው። ወዛሊከ ዐለላሂ የሲር ይህ በአላህ ላይ ገር ነው፣ የሲር ገር ነው። ፈአሚኑ እመኑ ሰዎች ወይ ቢላሂ በአላህ እመኑ፣ ወረሱሊሂ በመልእክተኛውም እመኑ፣ ወኑር ለዚ አንዘልና ወኑር ለዚ አንዘልና እኛም ባወረድነው ኑር ብርሃን በቁርአኑ ማለት ነው እመኑ ይላል አላህ ወላሁ ቢማ ተዕመሉነ ኸቢር አላህ በምሰሩት ነገር ኸቢሩን ውስጥ አዋቂ ነው ይላል የውመ የጅመዑኩም የውመ የጅመዑኩም አላህ እናንተን በሚሰበስባችሁ ዕለት ሊየውም ልጀምዒ ለመሰብሰቢያው ዕለት የቅያማ ዕለት ማለት ነው ዛሊከ ያ የውሙ ተጋቡን አንዱ አንዱን የሚወርስበት አንዱ አንዱን የሚጎዳበት እለት ነው። ምኑን ቅድም መግቢያ ላይ እንደተነጋገር ነው ሙሚኖች በጀነት ውስጥ ያለውን የካፊሮች ቦታ ይወርሳሉ። ካፊሮች በጀሃነም ውስጥ ያለውን የሙእሚኖችን ቦታ ይወርሳሉ። ለምን አላህ የሰው ልጅ ሲፈጥር በዱንያ ላይ ሲያኖረው ለእያንዳንዱ ከጀነትም ከጀሃነምም ቦታ አዘጋጅቶለት ነበር። ሙእሚኖች መልካም ሰርተው አምነው ለጀነት ሲታጩ ጀነትን ካፊሮቹ ደግሞ እምነት አልባ የነበሩ በመሆናቸው በማፈንገጣቸውና በመካዳቸው ጀሃነም ውስጥ ሲገቡ ጀነት ውስጥ ያለውን የካፊሮችን ቦታ ሙእሚኖች ይወርሳሉ። جهنم مستعلون يمؤمنون بوتا كافر الجور سالو إيه ملواوت تغابن بالال ذلك يوم التغابن ومن يؤمن بالله بالله يميامن ويعمل صالحا ملكام سرانم ممي سرا يكفر عنه الله يبسلت اللتال سيئاته مدخو سرعون وانجلون الله يبسلت اللتال ويدخله يسقبه على الله ጀናትን የአትክልት ስፍራዎችን ተጅሪ ምን ተሕቲሃ አልአንሃሩ ከስሮቿ ወንዞች የሚፈሱባትን የአትክልት ስፍራ ያስገባዋል አላህ ኻሊዲነ ፊሃ አበዳ እሷ ውስጥ ጀነት ውስጥ ለመቼም ለመቼም አበደን ለመቼም ዘውታሪዎች ሲሆኑ አላህ ያስገባቸዋል። ዛሊከ አልፈውዙ አልዓዚም ይህ ለጀነት መታጨት زالعالم زنت عالم الزال منور الزال مقبات مقبات الفوز العظيم تعلق ودستعملت يهنو إلال آه هي مؤمن وش درشا هنو سالة يا كافر وشوس من يهونال والذين كفروا إلال والذين كفروا نن يكادوا سوتشنا وكذبوا بآياتنا بانك أصوتشاتشن يا استباب بلوت دقمو ኡላኢከ እነኛ አስሓቡ ናሪ የእሳት ጓዶች ናቸው። ኻሊዲነ ፊሃ በውስጧ ዘውታሪዎች ሲሆኑ ይኖራሉ። ወቢእሰል መሲር ወቢእሰል መሲር መመለሻው ምንኛ ከፋ ይላል። አልመሲር መመለሻ ቦታ ነው። ምንኛ ከፋ ይላል። خير إيش عصران دنيا وآية ما أصاب من مصيبة إلا بإذن الله ومن يؤمن بالله يهدي قلبه والله بكل شيء عليم ملا ما أصاب من مصيبة ما أصاب من مصيبة ما نافية لك ما أصاب من مصيبة بمدر لاي بمدر لاي مكستو مصيبة شكرهن በነፍሶቻችሁ ውስጥ ይላል ደግሞ አላህ በነፍሶቻችሁ ውስጥ እንኳን የሚከሰተው ሙሲባ መታመም፣ መቸገር፣ መክሰር ብዙ ብዙ ማለት ነው። ይሄ ሁሉ የሚደርሰው በምንድን ነው? ማ አሷበ ሚን ሙሲበቲን ምንም ሙሲባ አይደርስም ኢላ ቢኢዝኒላህ በአላህ ፈቃድ ቢሆን እንጂ ይላል። ስለዚህ ሙሲባ ሲደርስብን አላህ ሆይ በአንተ ፈቃድ በአንተ እውቀት የሆነ اني انت نبرت سلوهم كن انا لله وانا اليه راجعون بلن ما صنعنا تعلب ان مالتنا الا باذن الله ومن يؤمن بالله بالله بأ يميامن سوك الله يهدي قلبه الله لبني لبوني مروال አይደናገር ላ የኩኑ ፊ ሐይረትን ሚን አምሪ ድንግር አይለው አንድ كيت እንደመጣ ام يعوكسو لمن እንደመጣ ام يعوكسو ወዴት እንደሚሄድ የሚያውቅ የሆነ ሰው ማለት ነው አ ድንግር አይለውም። የህዲ ቀልባህ ወላሁ ቢኩል ሸይኢን ዓሊም ወላህ አላህ ቢኩል ሸይኢን ዓሊም በሁሉ ነገር አዋቂ ነው አላህ ይላል። ዋጢዑ ላህ አላህን ታዘዙት ይላል አላህ። እንዴት ቁርአን ላይ ይሄን አርጉ ይሄን አርጉ ብሎ አላህ ያዘናል። ያን ነገር መተግበር ማለት ነው። አላህን ተገዙ፣ በሱ ምንንም ማንንም አታጋሩ። እናትና ለእናትና ለአባታችሁ መልካም ዋሉ፣ ምስኪንን እርዱ፣ የቲምን ተንከባከቡ፣ ለጎረቤቶቻችሁ ጥሩ ሁኑ። ወልጃር ይላል። ወልጃሪ ዚል ቁርባ ወልጃሪ ልጁኑብ ከዚና ራቁ፣ አግቡ። እነዚህ ሁሉ ቁርአን ላይ የምናያቸው ነገሮች ናቸው። አጢዑላህ ማለት الله اللهن تاززو الله يوردون تزاز تكبروا واطيعوا الرسول نبي صلى الله عليه وسلم بوزو نغروچن عزفال تاززو فإن توليتم الله اللهن على التاززم نبيون على التاززم بلاچو ودو على فقو فإنما على رسولنا إنه بملكتين يحشل لا يعلو نغر البلاغ المبين قلت هنا ما درس بتشانو ما سمات بتشانو لست عليهم بمسيطر إلى الله بن السلي يقول بتشوامي عيد لهم بقول بات يلم لا إكراه في الدين فإنما على رسولنا أنه بملك تنيا تشلا يالو نجر البلاغ المبين قلت هنا ما درسنا وإلى الله الله مالت لا إله إلا هو كسبا شاقر للعملاك يلم وعلى الله بالله ملاي بكا فليتوكل المؤمنون بالله ملاي بكا فليتوكل المؤمنون مؤمنوش يمكو إلا بالله ملاي بكا بيه دقاق منو الله لمن ايو فليتوكل المؤمنون على الله بيهون مؤمنوش بالله لي يمكو مالتي هون نبره አሁን ግን አለላሂ አለ። ለዚህ ምን ይባላል? ልክ እንደ ኢያከ ናዕቡዱ ወኢያከ ነስተዒን ተቅዲሙ ልመፍዑሊ አለ ልፍዕሊ ዩፊዱ ልሐስር ይላሉ የቃዕዳ ሰዎች። ተቅዲሙ ልመፍዑሊ አለ ልፍዕል ከግሱ በፊት ተሳቢው ወይ ድርጊት ተቀባዩ መቅደሙ ብቻ የሚለውን ሐሳብ ይሰጣል። وعلى الله بألهم لا يبتشا فليتوكل المؤمنون مؤمنو تشيمكو يا أيها الذين آمنوا إن من أزواجكم وأولادكم عدوا لكم فاحذروهم هي إيه سبب النزول عنه يا أيها الذين آمنوا إن أنت يا يامنا تسويت هوي إن من أزواجكم كمستو تشاتشو مهاكل وأولادكم كالجو تشاتشو مهاكلم አድወለኩም ለኩም ለእናንተ ጠላቶች አሉ ፈህዘሩሁም ተጠንቀቋቸው ይላል ሰበበ ኑዙል አለው እንዴት ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና በተሰደዱበት ጊዜ የተሰደዱበት ምክንያቱ ዲናቸውን ለማትረፍ አጋሮችን ለማግኘት በለይለተል አቀባ አውሶችና ኸዝረጆች የአላህ መልእክተኛ ሆይ ወደኛ ተሰደዱ፣ እኛ ሚስቶቻችንን ንብረቶቻችንን የምንጠብቀውን ያህል እርሶን እንጠብቃለን። የአላህ መልእክተኛ ወደኛ ተሰደዱ ብለው ጋበዟቸው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ሱብሓነሁ ወተዓላ ትእዛዝ ይጠባበቁ ጀመረ። አላህ ተሰደዱ ብሎ ሲፈቅድላቸው ሰሃቦችን ወደ የስሪብ ወደ መዲና እንዲሰደዱ ነብዩ ሰለላሁ ዐለይሂ ወሰለም አዘዙ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ተሰደዱ፣ ሰሃቦችም ተሰደዱ። አላህ ሱብሓነሁ ወተዓላ بسورة الحشر لي للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا وينصرون الله ورسوله أولئك هم الصادقون والذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم يلعن من إلى الله سبحانه وتعالى የምርኮ ገንዘብ ይገባቸዋል አለ ለነማ ሊልፉቀራ ለነኛ ለድሆች ይላል አላህ ሊልፉቀራ ኢልሙሃጅሪን ለነኛ ለድሆች ለስደተኞቹ አለዚነ ኡኽርጁ ያው እንዴት እንደተሰደዱ አላህ ሲናገር አለዚነ ኡኽርጁ ለነኛ ለተባረሩት ይላል ሚንዲያሪህም ዲያሪሂም ከመንደሮቻቸው ወአምዋሊሂም ከገንዘቦቻቸው የብተጉነ ፈضلا من الله ከአላህ ትሩፋትን የሚፈልጉ ሆነው ወርድዋና የአላህን ውዴታ የሚፈልጉ ሆነው ለተሰደዱ ወየንሱሩን አላህ የአላህን ዲን ሊያግዙ ወረሱለሁ መልእክተኛውንም ሊያግዙ ከጎናቸው ሊቆሙ ለተሰደዱት ኡላይከ ሁሙ ሳዲቁን እነኛ እውነተኞች ናቸው ይላል። እውነተኞቹ ናቸው። ወለዚነ እነኛም ተበወኡ ዳረ ተበወኡ የተደላደሉ ያዘጋጁ ማለት ነው። አዳረ እንግዳ መቀበያ አገርን ወልኢማነ ኢማንንም ያዘጋጁ ይላል። ሚን ቀብሊህም ከነርሱ በፊት ከመሰደዳቸው በፊት ዩሂቡን ይወዳሉ መን ሀጀረ ኢለይህም ወደ እነሱ የተሰደደን ሰው ይወዳሉ ይላል። ተመልከቱ እና እነኛ ስደተኞች ነብዩ ሰለላሁ ዐለይሂ ወሰለም ለማገዝ ቀዮቻቸውን፣ መንደሮቻቸውን ትተው ዲናቸውን ኢስላምን ህያው ለማድረግ ኢስላምን ከወደቀበት አደጋ ለመታደግ ከሀገር ሲሰደዱ ሌሎች መሰደድን ሲያስቡ ሚስቶቻቸውና ልጆቻቸው አትወጣም ከቤት ብለው ጥምጥም ብለውባቸው ያስቀሯቸው ነበር። አስቀሯቸው። አትሄድም፣ አትሰደድም፣ እኛን ጥለህ አትሄድም በማለት ሚስቶቻቸውና ልጆቻቸው ጥምጥም ብለውባቸው አለቅም ሲሏቸው የሚስቶችና የልጆች ፍቅር አሸንፏቸው ከመሰደድ የአላህን ዲን ከመርዳት ወደ ኋላ አሉ። ስለዚህ እንደ ሐቂቃው ያ ሰው ቢነጠላቸውና ቀድሞ ቢሰደድ ቀጥሎ እነሱን ቢቀበል ያ ነበር ይበልጥላቸው የነበረው ለዲናቸው ለአኽራቸው። ግን በሚስቶቻቸውና በልጆቻቸው ምክንያት ያን ማድረግ አልቻሉም ነበር። ዘግይተው ወደ መዲና ሲሄዱ ብዙ ሰዎች ዓሊሞች ሆኑ። ብዙ ሰዎች ቀድሞ የተሰደዱት አሊሞች ሆኑ። ለምን? ከነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ስለሚቆዩ ከሳቸው ስለሚሰሙ ከአላህ ዘንድ የሚተላለፈውን መለኮታዊ መልእክት በጣም በዲናቸው የመጠቁ ሆኑ። ይህን ጊዜ ምን ይሉ ጀመር? እናንተ የአላህ እርግማን ይረጋገጥባችሁ፣ አላህ ይርገማችሁና እናንተ ባትኖሩ ኖሮ እኔ ወደ ኋላ ባልቀረው ነበር እያለ አንድ ሰው ሚስቶቹ ሚስቱንና ልጆቹን ይረግም ጀመር ማለት ነው። መጀመሪያ ተጠንቀቁ ይላል አላህ። ከዛ በኋላ ግን እ ይቅር በሏቸው። አሁን ሰው ስላለፈው ጥፋቱ ከተጸጸተ ይበቃል። የዘላለም መጨቃጨቂያ መሆን የለበትም ነው። ስለዚህ በዚህ ምክንያት አላህ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢነ ሚን አዝዋጅኩም አሁን ሰበበ ኑዙሉን ከሰማን ይቀለናል። ኢነ ሚን አዝዋጅኩም እነሆ ከሚስቶቻችሁ መሃል ወአውላዲኩም ይላል ከልጆቻችሁ መሃል አድወን ለኩም ለእናንተ ጠላቶች አሉ፣ ፋዘሩሁም ተጠንቀቋቸው ይላል። ከዛን አሁን ከጥፋታቸው ከታረሙ በኋላ ወኢን ታዕፉ አለ ይቅር ብትሉ ማለት ነው። ወኢን ታዕፉ ማለት እያያችሁ ብታልፉ ማለት ነው። አፋ ማለት ይሄ ነው። ወተስፋሁ አለ ወይን ታፉ ይሄ ነው። ወተስፋሁ አለ ሰፈሐም አለፈ ማለት ነው። ሰፈሐ አለፈ ማለት ነው። ወይን ታፉ የሚለው ልብ ላይ መተው ነው። ሰፋሃ ማለት ደግሞ በምላስ አለመናገር ነው። በምላስ አለመናገር አለመውጋት ነው። ይሄ ነው ሰፋሃ ማለት። ወተግፊሩ አለ ምህረትን ብታደርጉ ልዩነቱ ምንድነው? ወታዕፉ ማለት ሰዎቹ ሳያውቁ በልባችሁ የሚያስቀይማችሁን ነገር አይታችሁ በልባችሁ ቂም አለመያዝ ነው። ወተስፈሑ ማለት ደግሞ በምላስ ባለመናገር ማለት ነው፣ ወይ በእጅ ባለመምታት ብትዘሉ። ወተግፍሩ ማለት ደግሞ በቃ ይቅር በለን በቃ እሺ ጥፋታችንን አውቀናል ይቅርታ ሲሉ ማለት ነው፣ ሲጠይቁ እነሱ ይቅር ብትሉ ነው። ፈኢነ አላህ ገፉሩ ረሒም እወቁ አላህ ገፉሩን መሐሪና ረሂም አዛኝ ነው ይላል። ኢነማ አምዋሉኩም እነሆ ገንዘቦቻችሁ ይላል። ኢነማ አውላዱኩም እነሆ ገንዘቦቻችሁ ወአውላ ኢነማ አምዋሉኩም ወአውላዱኩም ልጆቻችሁም እንደዚሁ ፊትነቱን መፈተኛችሁ ናቸው ይላል። ሰው በገንዘቡ ይፈተናል፣ በልጆቹ ይፈተናል። والله عنده الله دغمو سوزند اجر عظيم تعلق هنا اجر الله تعلق هنا من دا الله زغايتو على اتشنفو بلجوچنا بغنزبيلا فاتقوا الله ما استطعتم اللهن مچلوتن اهل فرو من مالنو فاتقوا الله ما استطعتم سفي يفقه قاعده كزي وسدال ሰውየው ቆሞ መስገድ ካልቻለ ቁጭ ብሎ ይሰግዳል። ቁጭ ብሎ መስገድ ካቃተው በህመም ተጋድሞ ይሰግዳል። ተጋድሞ አንገቱን እያንቀሳቀሰ መስገድ ካልቻለ ተጋድሞ ማለት ነው። ይህን ካልቻለ እጁንም አላውስ ካልቻለ በአንገቱ ብቻ እንዲቀና መለስ እያለ ይሰግዳል። ይህን ካልቻለ በአይን ጥቅሻ ማለት ነው። አይኑን ጭፍን እያደረገ እየከፈተ ሩኩዕና ሱጁድ ላይ ነኝ ብሎ ይሰግዳል። ይሄንንም ካልቻለ አይኑን ማንቀሳቀስ ሰላት ላይ ነኝ ብሎ ያስባል። ይሄንንም ካልቻለ ራሱ ስቷል ማለት ነውና መርፉዓል ቀለም ይባላል እና ፈተቁላህ መስጠጣቱ ማለት ይሄ ነው። እምችሉትን ያህል ዲንን መተግበርን የምትችሉትን ያህል አላህን ፍሩ ይላል። ፈተቁላህ መስጠጣቱም ወስመዑ ስትባሉ ስሙ፣ ወአጢዑ አላህን ታዘዙ፣ ወአንፊቁ ካላችሁ ነገር ደግሞ ምጽዋት አድርጉ፣ ስጡ፣ ዲን እንዲስፋፋ ስጡ፣ ምስኪኖችን እርዱ፣ የተራበን አብሉ፣ የታረዘን አልብሱ ይላል። ኸይረን ሊአንፉሲኩም ኸይረን ሊአንፉሲኩም ወአንፊቁ አለ ስጡ። ኸይረን ሊአንፉሲኩም ለነፍሶቻችሁ መልካም ይሆናልና يكن خيرا لأنفسكم አለና ومن يوق شح نفسه የነፍሱን ስግብግብነት ومن يوق شح نفسه የነፍሱን ስግብግብነት የተጠበቀ ሰው شح ማለት ስግብግብነት ነው። بخل ም ስስት ነው። شح ም ስስት ነው። شح ጥግ የደረሰው ማለት ነው። بخل ከራስ ለመስጠት አለመፍቀድ ነው። ሹህ ደግሞ ሰው እንኳ ስጥ ብሎ ሲል ለምን ይሰጠዋል ብሎ ሰው በሰጠው የሚቃጠል ነው ሸሒህ የሚባለው أعوذ بالله ነብዩ صلى الله عليه وسلم ነብዩ صلى الله عليه وسلم اللهم إني أعوذ بك አላህ ሆይ እኔ በአንተ እጠበቃለሁ من البخل ይላሉ ከስስት ወልጁብን ፈሪ ቡካታም ከመሆን ወልከሰል كسنفن وغلبت الديون يسو ادا بني لاي كمي بزانا كمي عشنفين وقهر الرجال بوندوش كما وارد كما الشنف لذي اعوذ بك من البخل لالو سستام كمون بانت تطبق عالو سستام يالو مايسات نفوق دستن يايدل فيزيكالي تامما لسفريشوالي تامما سووچ يتقلو تا هزي بفيت عند تاريك نقرر يتمو ልድገመውና እዚህ መካከለኛው ምስራቅ አካባቢ ሰውየው እጅግ ስስታም ከመሆኑ የተነሳ በጣም እጅግ ስስታም ከመሆኑ የተነሳ ጎረቤቶች ሁሉ ያ ቆንቋናው ያ ስስታም በማለት ያውቁታል። እጅግ ስስታም ከመሆኑ የተነሳ ሚስት እንኳ አላገባም። ትወርሰኛለች በማለት ገንዘቤን ትካፈለኛለች፣ ትሻማኛለች ከማለት ሚስት እንኳ አላገባም። ስስታም ግን ቤት ሲሰራ በቤቱ ላይ አይሰስትም፣ ንብረት ስለሆነ ቤቱ ማለት ነው። ይህ ሰው ምርጥ ቤት ሰርቶ ነበር ይባላል። ከዚያን ምርጥ ቤት ሰርቶ የብረት በር ገጥሞ ከዛ በኋላ የገጠማቸው ቁልፎች እንኳ ለየት ያሉ ቁልፎች ነበሩ። በሩ ከተዘጋ በቁልፍ እንጂ አይከፈትም። እንዲህ ሆኖ ከእለታት አንድ ቀን ሽንት ቤት ይገባል ሰውየው። ከዚያ ሽንት ቤት ሲገባ የሽንት ቤቱ ቁልፉ መዝጊያው በቁልፍ ነው የሚከፈተው። እሱ ቁልፉን ረስቶ ገባና በላዩ ላይ ክርችም አደረገ። የሚገርመው በግቢ ውስጥ እሱ እንጂ ሌላ ሰው የለም። በቤት ውስጥ እሱ እንጂ ሌላ ሰው የለም። ሚስት እንኳ ትጋራኛለች ብሎ አላገባም። ጎረቤቶቹ ያስስታን ብለው ጠልተውት ሊሞቱ ነው። ከዛ በኋላ ሀጃውን ጨርሶ ብድግ ቢል ቁልፍ የለም። ያ የብረር የብረት መዝጊያ ጠንካራ ቁልፍ በምን ይከፈል? ቢደበድብ ቢደበድብ ቢጮህ ኦኦታ ቢያሰማ ማን ይድረስለት? ማን ይስማ? መጨረሻ ላይ እየደከመ እየደከመ ምግብም አጥቶ ያንን ቤት ቆፍሮ መውጫም መንገድ አጥቶ ማለት ነው። በምን ይቆፍረዋል? ከዛን እዛው ደግሞ አንድ ወስያ ጽፎ ይሞታል። ሰዎቹ ሆይ ሰዎቹ ሆይ ገንዘብ ዘመድ አይሆንም፣ ሰው ዘመድ ይሁናችሁ አትሰስቱ ብሎ ይችን ወስያ ጽፎ ያልፋል ሰው። ስለዚህ አውዙ ቢላህ ስስት በሽታ ነው። ወመን ዩቀ ሹሐ ነፍሲሂ የነፍሱን ስስታምነት የሚጠበቅ የሚለግስ ካለ فأولئك هم المفلحون إنني أنرسو المفلحون نزعى يميوتوت يفلقوت نمي أغنيوتنا كما تفونا قرمي تأبقوت النسونا تشويل الله كذلك أتألا نمي قرمي نقر انسى مال الله سبحانه وتعالى እኛን ሙሉ አካላችንን የፈጠረን አላህ ነው ጆሮአችንን የሰጠን አላህ አይናችንን አላህ ሁለ ነገራችንን ገንዘቡንም ምንኖርበትን ምድር ምንተነፍሰውን አየር ምንጠጣውን ውሃ ምንበላውን ምግብ ሁሉ ነገር ገዢ ፓርቲ አገሪቱን የሚያስተዳድረው መንግስት መኪናን ላሽከረከርክበት አስፋልት ግብር ትከፍላለ፣ ለምትኖርበት ቤት ግብር ትከፍላለ፣ ለምታገኘው ገቢ ግብር ትከፍላለ። property tax፣ income tax፣ whatever tax፣ ማአት ማአት tax መቼም west ውስጥ ለምትኖሩ ሰዎች አልነግራችሁም። ይሄ ሁሉ tax እየተጠቀምክ ስለሆነ ነው ነው እኛ ስራ ስንሰራ የምንሰራው ስራ በሙሉ አላህ በሰጠን አካል ነው። አስተማሪዎች ከሆንን በምላሳችን፣ በእጃችን የምንነዳ ካለን መኪና ቤት ውስጥ የምንሰራ ካለን ሁላችሁም የተሰማራችሁበትን ነገር አስቡና አላህ በሰጠን አካል ነው አይደለም ብላችሁ በሉ። አላህ ለሰጠን አካል ኪራይ ኪራይ ቢያስከፍለን ግብር ቢጠይቀን ግን አላህ ያለው ሁሉን ነገር ሰጥቶ ብድር አበድሩኝ ነው ያለው። እስቲ መልካም ስሩና ብድር አበድሩኝ፣ ሰላት ስገዱ አበድሩኝ፣ ዘመድ ጠይቁ አበድሩኝ፣ ቁርአን ቅሩ አበድሩኝ ስለ ዲን ተወያዩ፣ አበድሩኝ፣ ሰደቃ አድርጉ፣ አበድሩኝ። ሁሉ መልካም ነገር ሁሉ ለኔ ብድር ነው፣ እከፍላችኋለሁ። يا الله سبحان الله። የሚገርመው አላህ ምን ይላል? إن تقرضوا الله قرضا حسنا አላህን መልካም ብድር ብታበድሩት ይላል። ይሄን ደግ ጌታ يضاعفه لكم الله ለሱ ያበደራችሁትን መልካም በመስራት አላህ ለእናንተ እጥፍ ድርብ ያደርግላችኋል ወይግፍር ለኩም መልካም ሰርታችሁ ብታበድሩት ወንጀላችሁን ይምርላችኋል والله شكور الله أمسغاني نو ولتان عيرسام حليم تاغاش نو إلى الله سبحان الله عالم الغيب دبك النجر هلو عواكي نو ወሸሃዳ ግልጽ ነገርንም አዋቂ ነው አላህ። አልዓዚዙ አሸናፊው ነው። አልሐኪሙ ጥበበኛው ነው ይላል አላህ። ፈሱብሃንአላህ። እስኪ አላህ መልካም ነገርን ያግራለን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره يا ذا الجلال والاكرام اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه يا ذا الجلال والإكرام اللهم أصلحنا وأصلح شأننا أصلح أولادنا وأصلح أعمالنا أصلح عاقبتنا يا ذا الجلال والإكرام اللهم ارزقنا عملا صالحا متقبلا وقلبا خاشعا ولسانا ذاكرا يا ذا الجلال والإكرام اللهم يمن كتابنا وثقل ميزاننا وارفع درجاتنا اللهم احفظنا بالإسلام قائمين واحفظنا بالإسلام قاعدين واحفظنا بالإسلام راقدين توفنا مسلمين وألحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته